ሙል ሐኢድ ካለው ከሐይድ አህካሞች ውስጥ ኤን አይተናል። አሁን ዲን ነው የምናየው። አሌስ ናየን ባእን እናያለን። تترك الحائض አንድ ሐይደኛ ትተዋለች። الصوم ጾምን ታቆማለች። ወሶላተ ስግደትንም ታቋርጣለች። في مدة حيضتها بحيض زمن ويحرم عليها በሷ ላይ እርም ነው فعلهما ሁለቱን መተግበር ክልክል ነው ምና ምን ጾምንና ሶላትን መስገድ ክልክል ነው፣ ክልክል ይሆንባታል። ሶላቱ መስገዱ አይቻልም፣ ሶላቱ አይበቃም፣ ተቀባይነት የለውም ሳይሆን ማድረጉ ራሱ ጫውታ ይዛ አይቻልም። መጀመሪያ ጥሁር የላትም፣ መስገዱ አይቻልም። መጾሙ ራሱ አይ አጅር የላትም ሳይሆን እንደውም ማዕሲያ ነው የሚሆንባት፣ መተው ዋጅብ መስገድ ተትርኩል ሐይድ እንዳይደኛ ትተዋለች። አሶመ ጾምን ወሶላተ ስግደተን في مدة حيضتي حيضها በሐይዷ ዘመን ወየሕሩሙ ዓለይሃ እልም ይሆንባታል። ፊዕሉሁማ ሁለቱም መተግበር እልም ይሆንባታል፣ ሐራም ነው ማለት ነው። ጾምና ሶላት ወላ የሲሓኒ ሁለቱም ተቀባይነት የላቸውም። ምንሃ ከዚች ሴት ተቀባይነት የላቸውም። ሐራምም ነው ማዘዝ ነው። ለቀውልህ ሰለላሁ ዐለይሂ ወሰለም ነብዩ እንደ ብለዋልና ሴት ልጅ አቅሏ ጎደሎ ነው አሉ። እንዴት አቅሏ ጎደሎ ሊሆን ይችላል ተብለው ሲጠየቁ አለይሰ አይደለም እንዴ አቅሏም ጎደሎ ነው፣ ድኗም ጎደሎ ነው አሉ ነብዩ ዐለይሂ ሰላቱ ወሰላም። አቅሏም ጎደሎ ነው፣ ዲኗም እንደዚሁ የተጓደለ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ለምን ሲሏቸው ስለ ዲኑ ሲጠይቋቸው ስለ አቅሏ ስለ አቅሏ አላህ ራሱ ምን ብሏል? እንተ ድል ኢሕዳሁማ ፈተዘኪረ ኢሕዳሁማ አልኡኽራ አንድ ሴት በሁለት በአንድ ወንድ ሁለት ሴት በአንድ ወንድ ደረጃ ነው የምታዩት ምስክርነት ላይ እዳ ወይንም የተለያየ ነገር ምስክር የሚያስፈልግ ከሆነ አንድ ወንድና ሁለት ሴቶች ነው የሚያስፈልገው ወይ ሁለት ወንድ ወይ አንድ ወንድና ሁለት ሴት ወይ አራት ሴት እንደማለት ነው። ሁለት ሴት በአንድ ወንድ ደረጃ ነው አላህ እንትን ያለው ያስተላለፈው። ለምን እንተግል ኢህዳሁማ አንዷ ብትረሳ እንኳ ፈትዘክረ ኢህዳሁማ አልኡኽራ ሌላኛዋ ታስታውሳታለች ነው ይሄ የአቅል ጉድለትን ያመላክታል ይላል ነብዩ አለይሂ ሰላቱ ወሰለም ሌላ ጊዜ አመጡት ይሄንን የአቅል ጉድለት አለ ኢለተ ሰብር አለ ይሄ ሁሉ አለበት ለዚህ ነው ብዙውን ዋጅባት በወንድ ላይ የተጫነው ሐታ ኒካ ጦላቅን በማን እጅ ነው አላህ ያደረገው የሚፈታው ማን ነው ወንድ ነው ለምን በሴት እጅ ቢሆን ኖሮ ትዳር አይኖርም ነበር እስካሁን በተናደደች ቁጥር ትፈታለች አለ አንተም أليس አይደለም ምን አሉ ስለ ድን የድን ጉድለታቸው እስካ ምንድነው ነብዩ عليه الصلاة والسلام ሲናገሩ ድናቸው ጎደሎ መሆኑ أليس አይደለም ነነ ወንጀለኛ አይደለችም በነገራችን ላይ ወንጀለኛ ናት ማለት አይደለም ጉድለት አለ በዚህ ላይ ማለት ነው أليس አይደለም ነነ إذا حاضت المرأة ሴት ልጅ ሀይድ ስታይ ለም ትሰሊ አትሰግድ ወለም ተሱም አትጾም አይደል እንዴ አሉ ነብዩ አለይሂ ሰላቱ ወሰላም አለይሰ አይደለምን ነው ማለት ነው። አ እስቲፋህምያ ናት። ለይሰ ኔጌቲቭ ነው። ሁለቱ ባንድ ላይ ሲገናኙ ኢቅራርን ነው የሚያስረዱት። ከማቁሉ ነሁይም አ እስቲፋህምያ ሐምዘተል እስቲፋም ትባላለች። የመጠየቂያ ቃል ናት። አ ለይሰ ኔጌቲቭ ናት። ሁለቱ ባንድ ላይ ሲገናኙ አይደለምን ነው አለዛው በውስጣዋቂነት ኢቅራር አለበት። አለይሰ አይደለምን አሉ ነብዩ አለይሂ ሰላቱ ወሰላም አይደለም እንዴ ነው እኮ اذا حضت المرء አንድ ሴት ልጅ ሀይድ ስታይ ለም ትሰሊ አትሰግድም ወለም ተስም አትጾምም ይቋረጣል ዒባዳዋ ስለዚህ በዚህ በኩል ጉድለት አለ በድል ላይ ሌላም ጀሀነም ውስጥ በስታችሁ አየኋችሁ ለምን ስሏቸው ተክፍሩነ ልዓሽ ውለታን ትክዳላችሁና ነው አሉ ነብዩ አለይሂ ሰላቱ ወሰላም አየክፍርነ ቢላ በአላህ ይክዳሉ ማለት ነው ላ አይደለም ያ ሳይሆን ባል ጋር ያላችሁን ውለታ ትክዳላችሁ ይላል ነብዩ አለይሂ ሰላቱ ወሰለም። ለው አህሰንተ ኢላ ኢህዳሁን ወደ አንዳቸው ውለታ ብትል ጡለ ዑምሪ እድሜህም ሙሉ ብትጨርስላቸው ኢባራ አትየውመን ሸይአን የሆነ ነገር ባየት ጊዜ ተቆል ወላሂ ማ ረአቱ ሚንከ ኸይረን ቀጡ አንድ ቀን እኔ ካንተ ጥሩ ነገር አይቼ አላውቅም የምትለው በአንድ ቀን ጽፋ ይህ ነቢዩ ዓለይሂ ሰላቱ ወሰላም ያሉት ነው። እነሱን ለማቀልጠልና እነሱን ለማውገስ ሳይሆን ጥንቃቄ እንዲያደርጉ የመጣ ሐዲስ ነው። ላ አይደለም መልእክት ለሌላ እንዳትረዳ። አሃ ወንድ ልጅ ካል ነው ማለት ነው እንዳትል እዛ አይደለም። አዎ በዚህ በኩል ሀይድ አያይም ብዙ ነገር አያይም። ግን ወንድ ልጅ ወንድ ሆኖ ከወንድ የሚጠበቀውን ካላደረገ ፈሆና እሱም ጎደሎ ነው። العلم፣ التعلم፣ تعليم፣ ዳዕዋ፣ ጂሃድ ስንት ነገር ይጠበቃል። ወንድ ስለሆነ ጾታው አይደለም አስተዋጽኦ የሚያደርገው በጾታው ያሉ ግዴታዎችን መወጣት ነው። ካሜልነትን የሚያስለው እንጂ ጾታው ምንም ተጽዕኖ የለውም። ያንን አስብ። ሰው ማውገዝ ብቻ ሳይሆን ራሳችን ላይ የሚመጣ ብዙ ነገር አለ። በእኛ በኩል የሚመለከተንን አሟልተናል ግድ ጥያቄው አለ። አለይሰ አይደለም ምን اذا حاضت المرأة አንድ ሴት ልጅ ሀይድ ስታይ ለም ትሰሊ አትስግድ ማለት ወለም ተስም አትጾምም ማለት እንዴ ነው እና ስለዚህ ይህን ጉድለት አለ ለሚለው ነው አረፍተ ነገሩ ተቆርጦ ነው የመጣው። የምንፈልገው እዚህ ቦታ ላይ ምንድነው ነብዩ አለይሂ ሰላቱ ወሰላም አይድ የምታይ ሴት እንደማትጾምና እንደማትሰግድ ያለውን መልእክት ነው አሁን የምንፈልገው እዚህ ቦታ ላይ። ስለዚህ አለይሰ ኢዛ ሐደት መርአቱ ለም ትሰሊ ወለም ተሰም አጾም ማትሰግድም አይደል እንዴ? አዎ። ስለዚህ ለዚህ ነው ድኑ የጎደለው ድኗ ጎደለ ሆነ። ድኗ መጉደሉ አይደለም እዚህ ቦታ ያስፈለገው አትሰግድም አትጾምም አይደል ማለታቸው። አዎ አትሰግድም አትጾምም። ስለዚህ ሴት ልጅ በሀይድ ሰዓት አጾም አትሰግድም ማለት ነው። ሐዲሱ ሙተፈቅ ላይ ቡኻሪ ሙስሊም የዘገቡት ሐዲስ ነው። ፈኢዛ ጠሁረት ልሓኢድ አንድ ሀይደኛ ከጠራች ፈኢነሃ ይህች ልጅ ተቅቤ ሰውመ ጾምን ቀዷ ታወጣለች። ሶላት እንትን ጾምን ማለት ነው። የረመዳንን ጾም ቀዷ ታወጣለች። ወላ ተቅቤ ሶላተ ሶላትን ግን ቀዷ አታወጣም። ተከሩር አለ ይበዛል፣ ይደጋገማል። አይሳ ምን ትላለች? ኑዕመሩ ቢቀባኢ ሶውም ወላ ኑእመሩ ቢቀባኢ ሶላት የጾምን ቀባ ታዘናል። የእንትንን ግን የሶላትን ግን አልታዘዝንም ትላለች። አበታ ልስታ ፈኢዛ ጠሁረትል ሐኢዱ አንድ ሀይደኛ ተጸዳች ፈኢንሃ ይህቺ ሴት ተቅዲ ሶውመ ጾምን ቀዷ ታወጣለች። ወላ ተቅዲ ሶላተ ሶላትን ግን አታወጣም። ሊቀውሊህ لقول عائشة رضي الله عنها كنا ነበር نحيض ሐይድ እናይ ነበር አላ አህዲ ረሱልላህ ሰለላሁ ዐለይሂ ወሰለም በረሱሉ ዘመን ፈኩና ነበርን በዛን ጊዜ نؤمر እንታዘዝ ነበር بقضاء الصوم ጾምን ቀዳ አውጡ ተብለን እንታዘዝ ነበር። ولا نؤمر ግን አንታዘዝም بقضاء الصلاة ሶላትን ቀዳ አውጡ ተብለን አንታዘዝም ነበር አለ። ምን الآمر አዛዡ ማን ነው? አረሱል ሰለላሁ ዐለይሂ ወሰለም አረሱል ሰለላሁ ዐለይሂ ወሰለም በፓሲት ፎርም ያመጣችው معلوم الآمر አሚሩ የታወቀ ስለሆነ ምንም ችግር የለም። እንታዘዝ ነበር ማለቷ የትም አይሄድም አለ ረሱል አለይሂ ሰላቱ ወሰላም ፈኩና ኑእመሩ ቢቀዳኢ ሶውም ጾምን ቀዳ አውጡ እንባል ነበር ولا نؤمر بقضاء الصلاة ሶላትን ደግሞ ቀዳ አውጡ በማለት አንታዘዝም ነበር ተጋልተናል ስለዚህ የምን ቀዷ ብቻ ነው ያለባት የጾም ቀዷ አለባት በረመዳን ያመለጣቸውን ቀዷ ያወጡታል በሌላው ጊዜ ባይሆን ሌላ ረመዳን እንዳይመጣባቸው ሌላ ረመዳን እንዳይደርስባ እንዳይገባባቸው ከማውጣታቸው በፊት በፍጥነት ማውጣት አለባቸው። አዳን ማለት ነው። ሶላት አዳን ጥንቃቄ የሚያስፈልገው እዚህ ላይ ተቆላ በጣም ተቆላ ያስፈልጋል። ሴቶች ጥንቃቄ ማለት ሀይዱ እንቅጦ የሚያደርግበትን ጊዜ በጥንቃቄ መከታተል ሀታ ለሕዛ እንደው ለሕዛተን የአስር ጊዜ ልትወጣ ለሕዛ ሲቀራት ብትቀራ አስሩን መስሄድ አለባት። የግድ በቃ ሻወር ከወሰደች በኋላ አይደለም ፈርዶ የሚጀምረው። እኛ ጋር አሁን ሴት ልጅ ጥንቃቄ የሌለው በዚህ ነው። በቃ አሁን ጸድቻለሁኝ ካሁን በኋላ ያለው የጸዳችበትን time ጠብቃ ሱብሂ ከመውጣቱ በፊት ከሆነ ሱብሂ ወጅብ ይባላል። አሱር ከመውጣቱ በፊት ወደ መግሪብ ሊገባ አካባቢ ከሆነ እንደውም ራሱ ዑለማዎች ምን ይላሉ? ዙሁርን ጨምሮ ወጅብ ለምን እንደ ለዑዝር ሰፈር በምትወጣበት ሰዓት ሁለቱን ስለምታካትታቸው ዙሁር ወደ አስር ስለሚመጣ አስር መጨረሻ ሰዓት ላይ ከጸዳች ከጠራች ከሀይዷ ዙሁር ጭምር ይወጅብባታል ይላሉ። ወባዕድሁም ደሊል ስለሌለን እና ከሌላ ቅያስ አምጥተን ነው እንጂ ነው ደሊል ስለሌለ አይወጅብባትም። ያንኑ ራሱ የጠራችበትን ሰዓትም ይላሉ። አዳሆ አቅረብ ይመስላል ምን ሚሉት ዑለማዎች ፉቃዎች እንደዛ ነው የሚያስቡት። እዚህም ላይ እንደዛ ነው የሚቀረው። ፈምን ደሊል የለም ይላሉ። ፈኢዛ ጠሁረትል ሐኢድ አንድ ሐይደኛ ከጠራች ፈኢንሃ ይህች ሴት ተቅዲስ ሰውመ ወምን ቀዷ ታወጣለች። ولا تقضي الصلاة ሶላትን ግን ቀዷ ታወጣለች። لقول عائشة رضي الله عنها አይሻ ስላለች كنا ነበር نحيض ሐይድ ነበር على عهد رسول الله صلى الله عليه وسلم በረሱሉ ዘመን فكنا ነበር نؤمر እንታዘዝ ነበር መእሙሩ እናዝ ነበር ነው نؤمر እንታዘዝ ነበር بقضاء الصوم ጾምን ቀዷው ጾም እንባል ነበር። ولا نؤمر ግን አንታዘዝም። ሲቀዷ ሶላቲ ሶላትን ቀዷው ተብለን ታዘን አናውቅም። ሐዲሱ ሙተፈቅ አለህ ተግባባናል። አንድ ጊዜ መዓዛ የምትባለው ሴት መታ አይታ ሀይድ የምትታይ ሴት ሀይድ ያለባት ሴት ሶላት አትሰግድም እንደ ብላ ስትጠይቃት ምንድን አለችው? أحرورية أنت ሐሩርያ ነች ሐዋርጅ ነች እንዳለቻት ኧረ لست حرورية እኔ ሐሩርያ አይደለሁም እነማ ጠለብቱ ዒልመን እውቀት ፈልጌ ነው። አይ በቃ ሀይደኛ ሶላት አትሰግድም፣ ጾምም አትጾምም። ቀዷ ምንን ታወጣለች? የጾምን ቀዷ ታወጣለች፣ የሶላትን ግን አታወጣም። ሐዋሪጆች እንደዛ አይደለም። ሐዋሪጆች አንድ በሐይድ ላይ ያለች ሴት እንደ ወንዱ መደደውን ዝም ብላ መስገድ መጾም የለም ሐይድ የሚከለከለው ነገር የለም። ሐዋሪጆች ሐዋሪጆች ወልፈርቁ ልዩነቱ ወላሁ አዕለም አላህ ይወቅ ብቻ ልዩነቱ ይመስለናል እያሉ ነው። ያልታዘዙበት ምክንያት እላለሁ ዒለቱ ምክንያቱ ምንድነው ሂክማው የሚለው ምርምር ስንገባ አላሁ አዕለም። ምክንያቱ አልተነገረም። ጾም ቀዷ በጾም ቀዷ ታዟል። ሶላትን ግን ቀዷ አውጧል ተባሉ። ለምን? የሁለቱ ልዩነት ምን ስለሆነ ነው። እንደውም ከጾም በላይ እኮ ሶላት ከሸሃደቱ አላ ኢላሀ ኢለላህ